ገብታችኋል ያበባል ሶስት ጊዜ እንደፈታ የሚያስባል አይደል ፈጦለቃ ሰላሰን ሌላ አልበታ እነዚህ እነዚህ ሶስት ጊዜ መፈታትን ያስባል ይሄ ያስይዛል። ነቢዩ አለይሂ ሰላቱ ወሰላም ፈኢነሃ ዋሂዳ ብለውልታል። ከንግግሩ ከሱ የምናነሳው ጥያቄ አለ። ሶስት ጊዜ ፈቶ ለምን ሊሰግድ ቻለ? ወለቅቱኪ ሰላሰን ብሎ በነቢዩ ዘመን ሶስት ጊዜ መፍታት እንደ አንድ ከታሰበ ለምን ሊሰግድ ቻለ? ስለዚህ የተገዘበት ነገር ምን አለ ማለት ነው። ሶስት የፈታ እስከዛሬ ሶስት ሶስት ይቆጠርበት ነበር ማለት ነው ብለው ደሊል አድርገው በመፍሁሙ ማለት ነው። ምክንያቱም ነው መፍሁም ውስጥ ገብተን ነፍስ እያለ ደግሞ መፍሁም አይመጣም። መምጡቅና መፍሁም አለ። ከመፍሁም ደሊል የምታደርገው መምጡቅ ከሌለ ነው። መምጡቅ ደግሞ በግልጽ የተነገረ አንድ ሰው ጦላቀ ሰላስ አንድ መሆኑ በግልጽ ተቀምጧል። በ مفهوم نص ን ወይንም ደግሞ ጥቅስን منطوق የሆነ ነገር مقارنة ልታደርግ አትችልም። ስለዚህ ምን ያደርጉታል? አንደኛ مفهوم ነው دليل አይሆንም። በመፍሁም መምጥቅ እያለ ወይንም direct የተነገረ ነገር እያለ مفهوم ኡ እንደዚህ ሊሆን ይችላልና ሊሆን ይችላልና ብለን ሶስት ለማድረግ መሯሯጥ የለብንም ነው የሚሉት። دليل አድርገውት ነበር። አልገባችሁም? ሁለተኛ ራሱ نص ኡ ላይ ራሱ ላይ ደግሞ ስንት አይ እኔ አንድ አስቤ ነው የፈታሁታል። ሌላ ጥያቄ ያስነሳል ማለት ነው። አንድ ሰው ሶስት ሲፈታ መነየት አለመነየት ምናምን ነገር ያስይዛል። ይሄን ሁሉ ሰባስበው ምን አድርገውታል ዑለማዎች ሐዲሱ ሙጥሪብ ነው እስቲራብነት አለበት ጭራሽ የተምታታ ሐዲስ ነው አንድ የሆነ ወጥ የሆነ አቋም አትወስዱለትም ከሐዲሱ ላይ እስቲራብ ከሆነ ደግሞ ሐዲሰን ሰሒህ ሆነው ራጂህ ሆነ ትልቁ ሙስሊም ዘገባ ጋር አይቀርም ከኋላው ለው ጋር ነው እስቲራብ ያለበት ሐዲስ ሐዲሰን ሰሒህ ጋር ከተቃረነ የዑመር ተግባር አለይኩም ሱነቲ ወሱነት الخلفاء الراشدين المهديين ተቃራኒ ያልሆነ ነገር ካመጡ ነው የኔን ሱናና የኹለፋኡ ራሽድን ሱና ያዙ አደራቸውን የተባለው የኹለፋኡ ራሽድን ያመጡት የጨመሩት ሱና ከነብዩ ጥቅስ ጋር የማይቃረን ከሆነ የሚቃረን ከሆነ ግን አይያዝም። ይሄን ይዛለ ተባባናል። ግልጽ ነው። ከሐዲስ ከቁርአን ጋር የሚቃረን ከሆነ የኡስማን ሁለተኛ ዘን ይያዛል፣ አይቃረንም። ስለማይቃረን ማለት ከተቃረነ ግን ነፍስ ካለ ገብታችኋል? وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله መላእክተኛ እንዲህ ይላሉ ሰላቱን ሶስት ነገራት ጅድሁን ነጅድ ምራቸውን ምር ነው ወሀዝልሁን ነጅድ ቀልዳቸውን ምር ነው አንኒካህ ኒካህ አግብቻለሁ ተቀብያለሁ ማለት ልጄን ሰጠሁ አለ አንድ ሰው ቀልድ ተቀብያለሁ አለ ያን በቃ ተጋብተዋል አንዳንድ አባቶች በእነዚህ ያደርጋሉ። ልጄን ለልጅ ሰጥቻለሁ፣ ሽታሪግ ለልጅ ሰጥቻለሁ። በዛው ሰዓት እኮ ኒካው ይሆናል። አይቀለድም በልካ እድሜም አያስፈልግም ማለት እድሜ የህፃንም ሆነ ሴት ልጅ እንድትወልድ ቢጋቡ ይቻላል ህፃናት አንድ ያየሁት እንትን እንትን ያልኩት ልንገራችሁ የሰማሁትን ምን ያደርጋሉ መሰላችሁ አሲብ ነው እና ልጅ ኦሎመሰላ ቀላዩ ይዟቸዋል ማለት በእንትን በቅራአት ቦታ ላይ እንትን ሐሪማ ወይንም ደግሞ ቅራአት መድረሳ ቦታ ቅራአት ስትቀራ ሰዎች እንትን ወጪውን እየቻሉ ነው አሁን የምትቀረው እንደዚህ አይነት አለ ኡስታዞቹ ዛሬ ዛሬ እንትና ጋር ነገ ከሌ ጋር ነገ ከሌ ጋር እያሉ አንዱን ሰው ለሰባት ሰው አንዱን ሰው ለሰባት ሰው አንዱን ሰው ለሰባት ሰው እያደረጉ ይሰጣሉ ተማሪዎቻቸውን ማለት ነው ምክንያቱም ተማሪዎች ከሀገራቸው ርቀው ስለሆነ የሚማሩት እና ቤት ውስጥ እክትላጥ ስለሚበዛ ምን ያደርጋል መሰላችሁ? እሺ እንትኑ ማለት ነው ተማሪ በቃ ልጃችሁ እንዳር ይላቸዋል እቤት ውስጥ ማለት ነው። አንድ ህፃን ልጅ ካለች የምትጫወት ህፃን ልጅ ድሬ ሰጥቻለሁ ይላል አባት፣ ተቀብያለሁ ይላል አግብቷል ማለት ነው። ይሄ ልጁ ደረሰው አግብቷል አይደል? ህፃኗ ልጅ እናቲቱ ምን አትሆንበትም አጅነብ እያልኩ ይሄ የሚሰሩ ነው። አጅ ለዚህ ለመዳም ብቻ እኮ ለትዳር አይደለም። ግን ይሰራ ያልኳችሁ ሳይሆን ይሄን አይነት ሳም እንደዚህ እያደረጉ ይጠቀሙ ነበር። አይ ትናቃለህ። እናት ምን ትሆናለች? እናት ጋር እክትላል አለማድረግ እናት እናት ጋር እክትላጥ ላለማድረግ እና የሆነ ነገር እንዳይፈጠር ሲገባ ሲወጣ እሷ ጋር ብዛት ስለሚታዩ እናት አጅነብይ እንዳትሆንበት እሱን ያገባል። ኋላ ሲሄድ ይፈታል። መደረግ የለበትም። ግን ነው ኒካሁ ትክክል ነው፣ ግን መደረግ የለበትም። ኋላ ፈታታለሁ ብላ አስቦ ማግባት ክልክል ነው። አንኒካ ኒካህ ቀልድ የለም። ወጠላቅ ፍችም ነው። ፍች ላይ ፈታው ካለ አለቀ፣ በቃ ተፈቷል። አይ አውቄ ነው ተበሳጭቼ ነው ምናምን የለም። መቀለድ የለም፣ ቀልድ የለም በኒካ ምሩ ምር ነው፣ ቀልዱ ምር ነው። طلاق ورجعة መመለስ ምን እንደዚህ رجعة ሚስቴ መልሻት አለ ተመልሳለች። ወጣለች አለቀ። ተፋተው ዒዳ እየቆጠረች ሶስት ጊዜ طهر ሶስት ጊዜ حيض እንትን ሶስት ጊዜ طهر ይጠበቅባታል አይደል? ሶስት ጊዜ طهر እስከሚጠበቅባት ድረስ ያንን እየጠበቀች እያለ መልሼሻለሁ አለ። رجعة ትመለሳለች። ቀልድ የለም በዚህ ፈትሽ ነበር። በቃ መልሼሻለሁ ካለ ትመለሳለች። ሚስቱ ናት። አሁን ሲፈታት በቃ እንደገና ሲፈታ ሁለተኛ እየፈታ ነው ወይ ሁለት ከሆነ ሶስተኛ ምን መመለስ አዎ በወረቀትም ችግር የለም። ወረቀት ላይ ጽፈህ ታስነብባለህ። ያን ይፈታል። በሪሳላ ይፈታል። ግን ለኪታብ ለጽሁፍ እየጻፍ ጦለቅቱ ለምሳሌ ሶርፍ ላይ ስትቀራ ጦለቀ ጦለቃ ጦለቁ ጦለቅቱ ጦለቅና ብትል ፈታሁ ፈታን አይፈታም ይባላል። ይያስፈልጋል። ይሄ ቀልድ አይደለም። ሚስት ጋር ፊት ለፊት ፈትቼሻለሁ፣ አልፈታው ፈትቼሻለሁ። ምን እያልክ እሷ ጋር የምቀልደው ቀልድ እንጂ የቋንቋ ጨዋታ ላይ ቅራአት ላይ ለምሳሌ ቆለቅሶ የሚል ብትቀራጅ ይሳት ትፈታል። ተዘወይ ተዘወይ ቤተሰቦቿ ጋር ነው በሌለችበት እሷ በሌለችበት ቢፈታ እ መልሻለሁ ሲል ትመለሳለህ። ሚስቱ ናት፣ እዛ ሆና ሚስቱ ናት። ከምትመጣለህ አላህ ያምጣ إلا النسائي يصح الحاج وفي رواية ابن عادي لابن عدي بليلة زجبا من وجه آخر من وجه آخر ضعيف عندك كما بهنا الجلالة አጦላቅ ወልዒታቅ ወኒካህ ተብሏል። ረጃዓን ትቶ ማለት ነው። አጦላቅ ፍች፣ ምሩም ምር፣ ቀልዱም ምር፣ ወልዒታቅ ነፃ መልቀቅ ባሪያውን ነፃ ለቅቄያለሁ አለ አንድ ሰው። ኧረ አውቄ ነው ግን ማንም መስማት ወኒካህ ኒካህን ይወስድ ኒካህም ተቀብያለሁ ብሬ ያለው አለ ተቀብያለሁ አለ። በቃ ኧረ አውቄ ነው እኔ ዳርኩ ይል የለም ከተቀባበሉ በኋላ وللحارث ابن ابي اسامه من حديث عباده بن الصامت رفع رفع አድርጎ ተናግሯል لا يجوز اللعب في ثلاث በሶስት ነገር ቀልድ ጫውታ አይፈቀድም አጠላቅ ፍች ወኒካህ ግብ ጋብቻ ወልዕታቅ ነፃ መልቀቅ ፈመን ቃለሁነ እነዚህን ቃላት የተጠቀመ ፈቀድ ወጀብነ ተረጋግጠውበታል ሰነዱሁ ضعيف አም ሰነዱ ضعيف እሺ አቂዳም ላይ ቀልድ የለም። ለምን ጀምሯል? ላኢላሃ ኢላላህ ወይንም ደግሞ የዑለሞች እንትን የእነ አቡ ጀህል ምናምን ነገር አባባል አለ አይደል? አንድ ሰው ፊልም ሲሰራ አክተር ሆኖ እንትናን ሆኖ ሲተውን ፈርዖንን አነ ረቡኩም አልአዕላ ብሎ ወንበር ላይ ተቀምጦ አንድ ሙስሊም እንደዛ ይናገራል። ለዚህ ነው ትወናን ክልክል ነው። ካፊሩን ወክለህ መተወን በጣም ክልክል ነው። ታሪክ ሶላትን ሆነህም አትተውን። በጣም ክልክል በጣም ክልክል ነው። ያስፈልጋል። አቂዳ ላይ ቀልዱም ምሩም ምር ነው፣ ቀልዱም ምር ነው። ሰካራም ኒካውን ይፈታል አይፈታም? ራጁ አይፈታም ነው ያለው። ቀይም እነ ኢብኑ ለኢማም አህመድ ሰዓድ ቀው አይፈታም ነው ራሱ በወንጀል እንኳን ወንጀለኛ ሆኖ ቢጠጣ እንኳን እሱ አጠጥተው አይደለም በራሱ ጠጥቶ ራሱ ፈትቻለሁ ቢል አይፈታበትም ነው የሚለው አቅሉ ስለ አቅሉ ስለሌለ በወንጀል ቢጠጣው እንኳን ወንጀለኛ ሆኖ አውቆ ቢሰክር እንኳን አይፈታበትም ነው የሚለው ራጃ አድርገው መሄድ ይሄን ፈትወዳ ኢማም ይሄንን ፈትዋ ምን ላይ ነው የቀረነው እንትን ላይ ቀርተናል ተንቢህ አጥልሽ እሱ አይጠጥበትም ሰው وعن ابي هريره رضي الله تعالى عنه ان النبي صلى الله عليه وسلم قال ان الله تجاوز عن امتي الله የኔን ኡማዎች አልፏቸዋል ይቅር ብሏቸዋል አሉ ነብዩ አለይሂ ሰላቱ ወሰላም ማሐደተት ቢህ አንፉሱሁማ ነፍሳቸው ያማከረቻቸውን ነገር ማለም ተዕመል እስካልሰራችና አው ተከለም እስካልተናገረች ድረስ ነፍሳቸው ያማከረችው ማለት አንድ ሰው ንግደን ዝሙት ልስራ ልፍታት ትንሽን ብሎ ውስጡን በቃ ፊት ምናምን ይህንን ነገር ውስጡ ለራሱ ተመካከረ። እስካልተናገረው ድረስ እስካላደረገው ድረስ አንዲት ነፍሱ ነፍሷ ነፍሳቸው የሚያማክራቸውን ነገር አላህ ይቅር ብሏቸዋል ኡመቶችን ብሏል ነብዩ አለይሂ ሰላቱ ወሰለም። ኢነላህ ተዓላ አላህ ተጃወዘ አን ኡመቲ ኡመቶችን ይቅር ብሏቸዋል ተጃወዘ አን ኡመቲ ኡማዎችን አልፏቸዋል ይላሉ ነብዩ አለይሂ ሰላቱ ወሰላም ይቅር ብሏቸዋል። አፋ ማለት ነው ማሐደተት ቢህ አንፉሱሁማ ነፍሳቸው ያማከረቻቸውን ነገር ያማከረቻቸውን ነገር ማለም ተዕመል እስካልሰራችው ድረስ አው ተከለም እስካልተናገረች ድረስ ሐዲሱ ሙተፈቅ አለይህ ይሄ ጀዋሚ አልከሊም ነው። ለምንም ነው ለኒካህ ብቻ አይደለም፣ ለማንኛውም ማዕሲያ ለመግደልም፣ ዝሙት ለመስራትም፣ የሆነ ነገር ለማድረግም፣ ተንኮል ለመስራትም በውስጥ የሆነ የሆነ ነገር አሰበ ካላደረገው ወይ ካልተናገረ አይጻፍበት፣ አይጠየቅም። አላህ ይቅር ብሎታል ማለት ነው። ኒካውም አይፈታም። ውስጡ ነው ውስጡ ራሱ ቢያማክር ነፍስያው በተነገረው ማለት ነው። በጣም እኮ ይሄንን ብንል ብንያዝ ኖሮ ሱብሃንአላህ የሰው ልጅ ሶላት ውስጥ ሆኖ ሆነ ቦታ ሆኖ ስንት ነገር ያስባል። በጣም ብዙ ነገር ነው የምናስብ። ይሄን መግደል ነበር እንላለን። ለምሳሌ ውስጣችን የሆነ ነገር ላይ ትደርሳለች ሆነ ይባል በጣም ብዙ ነገር አለ። ያንን ሁሉንም የሚይዘው ኒካህ የመጣው ኒካህም እዚህ ውስጥ ስለሚካፈል ያ ክልክል ነው። ኧረ ያማ እንደገደ ነው። በጣም ማዕሲያ ያለበት ተውበት ማድረግ አለበት። አላህን አፈውት መጠየቅ አለበት። ለአላህ ብሎ መተው አለበት። ያማ እኮ አስቸግሮት ሳይሳካለት ቀርቶ ለዝሙት ተቀጣጥሮ የሆነ ባይመቸውና ቢቀር በቦታው ሂዶ ዝሙቱ ቦታ ደርሶ ሳይመቸው ቀርቶ ቢመለስ በዝሙት ሂሳብ ነው የሚያዝበት ይያዝበታል ባይሰራው እንኳን ማለት ነው ይያዝበታል ምክንያቱም ለአላህ ብሎ ሳይሆን የተወው ሳይሳካለት ቀርቶ ነው ጀረአ ሊላህ አይ ሊላህ الواحد الاحد ለአላህ ብሎ የተወን የተባለ ወንጀል ነው ሳይሳካለት ቀርቶ ቦታው ላይ ሂዶ ሳይሳካለት ቀርቶ የተወ ምን ጠይቀዋል እኮ ሰሃቢዎች ነብዩን አለይሂ ሰላቱ ወሰላም ጠይቀዋቸዋል ይሄን وعن ابن عباس رضي الله تعالى عنهما عن النبي صلى الله عليه وسلم قال إن الله تعالى الله وضع عن أمتي أمة يقرب الوصال على خطأ ستتننا ወኒስያን እርሳናን መርሳትን ወመሱክሪሁ አለይ የተገደዱበትንም ነገር ይህንን አላህ ይቅር ብሏቸዋል። እመቶች በስህተት የፈጸሙትን ነገር ግድያ በስህተት ለምሳሌ ካሳ እንጂ አያስገድድም። በስህተት ብዙ ነገር ይሰራል። ብዙ ነገር በስህተት ወንስያን በመርሳትም የሆነ ነገር ይሰራል። ረስቶ ቢበላ ቢጠጣ አንድ ሰው በረመዳን ለምሳሌ አያስፈጥረውም። ረስቶ የሆነ ነገር ቢያደርግ አይቆጠርበትም ወመቱክር ዋለ የተገደዱበትንም ነገር ለምሳሌ አንድ አካል ቢገደድና ሚስትህን ፍታ ለበለዚያ ትገደላለህ ቢባል ቢፈታታ አይፈጥርም ቢያፈጥርም እንደዚህ ዝሙት ቢሰራም ያው አያዙበት ቢያሰሩት ማለት ነው ተገድዶ መደፈር ለምሳሌ አለ ሴቶች ወንጀል አይሆንባቸውም አይሆን እገዛ ማድረግ የለባቸው رواه ابن ماجه والحاكم وقال ابو حاتم لا يثبت ፍቺ ቢፈታ ራሱ በእነዚህ ሰዓት አይፈታበትም ማለት ነው። وعن ابن عباس رضي الله تعالى عنهما قال إذا إذا حرم امرأته ليس بشيء وقال لقد كان لكم في رسول الله أسوة حسنة رواه البخاري إذا حرم إذا حرم امرأته عند سو ሚስቱን በራሱ ላይ ሐራም ቢያደርግ ليس بشيء ምንም አይደለም ፍቺ አይደለም وقال لقد كان لكم في رسول الله أسوة حسنة በነብዩ አለይሂ ሰላቱ ወሰላም ጥሩ አርአያና ጥሩ ሞዴል ጥሩ መከተል ተደርጎላችኋል። ነብዩ አለይሂ ሰላቱ ወሰላም በራሳቸው ላይ እርም አድርገው ነበር፣ አልተፈቱም ሚስቶቻቸው። ለወሬ ያክል ርቀዋቸው ነበር ነብዩ አለይሂ ሰላቱ ወሰላም ሚስቶቻቸው ርቀዋቸው ነበር ሌላ ይባላል ይሄ لقد كان لكم في رسول الله أسوة حسنة لا يكون لحد التحريم حكم أصلا አይኖረውም وقد اختلف في هذه المسألة اختلافا كثيرا أحسن الأقوال عندي هو ما أسلف ويؤيده طريق مسلم المذكور تحت هذا الرقم ولمسلم إذا حرم الرجل عليه مرآته فهو يمين محلا ነው የሚሆንበት يكفرها ከፋራውን አውጥቶ መመለስ ይችላል አንድ ሰው አንተ አለየ ከበሆይ ኡሚ ቢል ለምሳሌ ዚያርን ይመስል የመሳሰሉትን ወይም አንቺ በኔ ላይ ሐራም ነሽ የሚል ነገር ቢናገር በራሱ ላይ በቃ አንቺ ጋር አልገባም ቢል ፍቻ አይሆንም ማለት ነው። ለይሰ ቢሽእ ማለት አይ ለይሰ ቢጦላትን ፍቻ አይደለም ብቻ አይደለም መሐላ ነው የሚባለው። መሐላን ደግሞ ከፋረተል የሚን አንድ ሰው የመሐላን ከፋራ አውጥቶ ወደ ሚስቱ መመለስ ይችላል። ወላሂም ትዳር አልደርስም ብሎ ቢመል አንድ ሰው ነብዩ አለይሂ ሰላቱ ወሰላም ሶስታቸው ርቀው አንድ ወር ያክል እንትን ብሎ ነበር አይደል? እንደውም በሀያ ዘጠነኛው ቀን መጡ ነው የሚባለው። ዋሻ ቆይቶ ዑመር ራሱ ምን ይላቸው ነበር? አጠለቀኩና ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ፈቷችሁን? ዑመር ሲሄድ ነብዩ የነብዩ ሚስቶች እያለቀሱ ነው በጣም አጨነንቃቸው ነው በዱንያ ይሄን አምጣ ይሄን አምጣ ይሄን አድርግ ይሄን ምናምን ነገር ሲሉ ነብዩ አለይሂ ሰላቱ ወሰላም ተተዋቸው ለወር ያክል ዋሻለ። እና ሐራም አድርገዋቸው ነበር ነብዩ አለይሂ ሰላቱ ወሰላም ፍች ተብሎ አልተያዘ። ስለዚህ ፍች አይደለም ማለት አንድ ሰው በራሱ ላይ ሐራም ያደርግ ولمسلم إذا حرم الرجل عليه امرأته فهو يمين መሐላ ነው የሚሆንበት ከፍሯ ከፋራውን ያወጣል ይመለሳል እንጂ ፍች ናትና ረጃዓ ማድረግ አለበት አይባልም ማለት ነው። መልእክት መልእክቱ ገብቷችኋል? አንቺ እንደ እናቴ ጀርባ ነሽ፣ አንቺ እንደ እህቴ፣ አንቺ እንደ አክስቴ፣ አንቺ እንደ አያቴ ጀርባሽ በስሜት አልወጣም። እናቴ ጀርባ ላይ እናቴ ስታዝለኝ ስሜት እንደሌለኝ ሁሉ ለአንቺም ስሜት የለኝም ብሎ ዚሃር አለ። ድሮ ተጥሊቃ ነበር፣ ሽች ነበር። በኢስላም ግን አሁንም እንደ ከፋራ አለው ከፋራውን አውጥቶ ሰውዬ መመለስ ይችላል። መሐላም ካደረገ አንድ ሰው እስከ አራት ወር ድረስ ይጠበቃል። እስከ አራት ወር ድረስ ይጠበቅና አራት ወር ላይ እህ ከፋራህን ከፍለህ ትመለሳለህ ወደ ሚስት አትመለስም፣ ግንኙነት ታደርጋለህ አታደርግም፣ አላደርግም ካለ ቃቢ ይፈታበታል። ከተመለሰ ሚስቱ ናት ከፋራ ስለዚህ ክስ አይሆንም ማለት ነው። ገና አዲስ ክስ ነው ክስ የሚፈልገው ነብዩ አለይሂ ሰላቱ ወሰለም ለዚህ እስዋ ይሆናችኋል እያሉ ዋና አይሻ ረዲየላሁ ተዓላ አንሃ እነ ابنة الجون ابنة الجون ابنة الجون ማን ነበረች? ትናንትና ቀርተናል። ابنة الجون ምን ያለች ሴት ናት? ابنة الجون ነብዩና عليه الصلاة والسلام ምን አለቻቸው? أعوذ بالله منك ካንተ በአላህ እጠበቃለሁ አለቻቸው። ምን አድርጓት ነው ነብዩ አለይሂ ሰላቱ ወሰላም ምን ሲሏት ነው እንደዚህ አለች? እ ነፍስሽን ለኔ ስጪ ነይ ቀዳ በይ ሲሏት ምን አለች? ከይፈ ተሃቡል መሊከቱ ነፍሳ ሊሰዊቅ ምን ማለት ነው? ለአንድ ለተራ እረኛ ለተራ ሰው አንዲት ንግስት እንዴት ራሷን ትሰጣለች? ራሷን መጨረሻ ላይ ነብዩ አለይሂ ሰላቱ ወሰላም እጃቸውን ሲዘረጉ ጠጋ ምን አለች? የሚገርመው ነብዩ መሆናቸውን አላወቀችም ነበር ነው የተባለው። ማን ነው ይሄ አንቺን ሊያጥምጥ ነው? እኔ ብላለች ይባላል እንጂ ነብዩ መሆናቸውን ብታቅ ኖሮ ረሱላህ እንደዛ ብላ ትናገር። ይህን ንግግር ብትሆን ሙስሊም ከሆነ ይህን ናቸው አውዙ ቢላህ ወይ ኢጅቲሃድን ነው ስንብላ ጥሩ ነገር መልካም ነገር መስራት ሊሆን ይችላል ያለች ኢጅቲሃድን ነው እንጂ ጥላቻ አይደለም። ዋና አይሻ ረዲየላሁ ተዓላ አንሃ እነ እብነ ከልጀው ወይ አታውቃቸውም። የጥላቻ ቃል ያ እውነት እና መሊከ ከይፈ ተሀብል መሊከቱ ሊሰወቀት ነፍስሃ ያለውን ብትናገር ስላላወቀች ነፍሱ ነው። አናሻ ረዲየላሁ ተዓላ አን ኢብነተል ለማ ኡድኺለት አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ነብዩ ጋር ሲያስገቧት ወደና ምንሃ ነብዩ ጠጋ ስሏት ማለት እንዳለ أعوذ بالله منك ካንተ አላህ ይጠብቀኝ አለቻት። ካንተ በአላህ እጠበቃለሁ አለቻቸው። فقال እንዳሉ لقد عذت بعظيم እነዛ ከሆነማ በታላቁና ከልዕለ ኃያሉ ጌታ ጥገኝነትን ጠይቀሻል። አስተማማኝ መጠጊያ ነው። እሺ እልሐቄ የአህሊሽ ወደ ቤተሰቦችሽ ሂጂ አሏት። ወደ ቤተሰቦችሽ ሂጂ። ይሄ ምን አይነት ፍቺ ነው ያልነው? ኪናያ ነው የሚባለው። ቤተሰቦችሽ ጋር ሂጂ። ላይሽ አልፈልግም። ምን ነበር ቅድም ያልከው? የተለያየ ጠለቅቱኪ ከሆነ ፍቺ ነው፣ ሰራህቱኪም ፍቺ እነዚህ እነዚህ ቃላቶች ዛሂር ግልጽ ናቸው። ነይተበታል አልነየትክበትም አይባልም። እልሐቂ ኢላ አህሊክ ወደ ቤተሰቦች ሂጂ ካለ ግን አንድ ሰው ምን ማለት ነው? ምን ፈልገህ ነው? እንድታያቸው አስበህ ነው ወይንስ ሂጂ ፈትቼሻለሁ ማለት ነው? ይጠይቃል ንያው ማለት እሱም ራሱ ንያ ያስፈልገዋል ፍቺ ለማለት ነብዩ አለይሂ ሰላቱ ወሰላም አንዳንድ ጊዜ በኪንያ ይናገራሉ ማለት ነው። ፈትቼሻለሁ ሳይሆን ያሏት ምን አሏት? እልሐቂ ቢአህሊኪ ወደ ቤተሰቦችሽ ሂጂ አሏት። ፍቺ وعن جابر رضي الله تعالى عنه قال قال رسول الله صلى الله عليه وسلم الله መላክተኛ እንዲህ አሉ لا طلاق الا بعد نكاح ከኒካህ በኋላ እንጂ ፍች ብሎ ነገር የለም ولا عتق الا بعد ملك ከመለኩ በኋላ እንጂ ባሪያ ነፃ መልቀቅ የለም አሁን መቶ ጊዜ ብትፈታ ማንን ትፈታለች የለም ማለት ነው ፍች ካገቡ በኋላ አማ ማሰሪያ አንፈታ እሺ ነው የሚያመጣው ላ ጠላቅ ኢላ ባዕደ ኒካህን ጥሩ ነው ውበት የለው እንጂ ላ ጠላቅ ኢላ ባዕደ ኒካህ ከኒካ በኋላ እንጂ ፍች የለም ፋጡማን ካገባኋት ፈትቻታለሁ ቢል ሰው ሳያገባት በፊት ሲያገባት አትፈታም ማለት ነው ቅድመ ሂሳብ አይቆርብም ወላ እጥቃ ባሪያም ነፃ መልቀቅ የለም ኢላ ባዕደ ሚልክን ከመለኩ በኋላ እንጂ ባሪያን ነፃ ለቅቄያለሁ ቢል ኋላ ቢገዛ ነፃ አይወጣበት መጀመሪያ በሌለበት ሰዓት ነው رواه ابو يعلى وصححه الحاكم وهو معلول اخرج ابن ماجه ابن مسور ابن مخرمة مثله سند حاتم لكنه معلول ايضا ماشي عفوا وعن عمرو بن شعيب عن ابيه عن جده قال قال رسول الله صلى الله عليه وسلم النبي عليه الصلاه والسلام يقول لا نذر ስለት የለም አሉ ለብኒ አደም ለአደም ልጅ ስለት ብሎ ነገር የለም ፊማ ላ በማይቆጣጠረው ነገር ስለት የለበትም። ኋላ ሊያገኝ ይችላል የሚባል መጠን ዕዳ ሆኖ ዚማው ላይ ሊቆይበት ይችላል። በማይቆጣጠረው ነገር ግን የለበትም። ለምሳሌ አሁን ባሪያ ነፃ ለቃለሁ ነዝር እኔ አላህ እንደዚህ አድርግልኝ እንጂ ባሪያ ነፃ ለቃለሁ ብትል በአሁን ሰዓት የለም። ማለክ ማላ የምሊክ ኢብኑ አደም አሁን አንመለክም የለም። ባሪያ በሌለበት ሰዓት እንትን አይሆንም ማለት ነው። በማይቆጣጠረው ነገር ወይንም ቢሊየን ብር እለቃለሁ ቢል አንድ ሰው ሊኖረው ይችላል። ይኖረዋል ግና ያገኘ ጊዜ ሊሆን ይችላል። ከዛ ነገር ሲማ ላይ ምን በሌለው ነገር የለበትም። በማይቆጣጠረውና እጁ ላይ በሌለ ነገር ነዝር ብሎ ነገር የለም። አንድ ሰው አላህ በቃ እኔ አላህ እንድመረቅ አድርገኝ እንጂ የተመረቅኩ በር አንድ ሺህ በር ያርዳለሁ አለ። የስም ስለት ማሟላት አለበት አይባልም። አንድ ሰው አንድ ሺህ ብር ኬታ ያመጣል ተማሪ ሂማላይኒክ ነገር የለበት ምንም አታነባሪ ያመጣሉ ወላ እስቀለሁ ፊማ ላይ ምልክ በማይመለከውም ነገር ላይ ነፃ መልቀቅ የለም። ወላ ጦላቀለሁ ፊማ ላይ ምልክ በማይመለከውም ነገር መፍታት የለም ባለ ነገር አخرجه አቡ ዳውድ ትርሚዚ ወሰሐሁ ወነቂለ አን البخاري انه اصح ما ورد فيه እጅግ ሶህ ሐዲስ ማለት ይሄ ነው ብለዋል። በዚህ በዚህ እንትን ከተዘገበ ዋና አይሸተ ረዲየላሁ ተዓላ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ቃል ሩፊዕ አልቀለሙ አንሰላት ከሶስት ነዎች ከሶስት አይነት ሰዎች ላይ ብዕሩ ተነስቷል እሺ الحديث دليل على أن الرجل إذا أملك الصلاة أو العتق فقال مثلا كل امرأة أتزوجها في طالب أو كل عبد أشتري فهو حر لا يعمل به بعد وقوعهما أي لا تطلق المرأة بعد النكاح ولا يعتق العبد بعد الاشتراء አንድ ሰው ተዕሊቅ ቢያድርግ እኔ ካገባው ሶስት ሚስቶች ሶስቱም ፍቺ ናቸው። አንድ ባሪያ ካገኘው ባሪያም ተለቋል አለና ተናገረ። ኋላ ሚስቶችን ሊያገባ አይፈቱበትም እያሉ በሌለ ነገር ስለሆነ ደሊሉ ለዚህ ነው ሐዲሱ ወቀለ በተፍሲል آه، آه، وهذه المسألة من الخلافية المشهورة فقال الجمهور بعدم وقوعه مطلقا وقال آه، الحنفية بوقوعه مطلقا يكسر المعاني حنيفة والحديث بإطلاقه يشمل الجميع فالظاهر هو إجراؤه على عمومه وعدم الفرق بين حال وحال شوف ايش ረፈዓል ሩፊዓል ቀለሙ አን ሰላት ከሶስትን ሰዎች ላይ ብዕሩ ተነስቷል። አኒናኢም ሐታ የስተይቄባ የተኛ ሰው እስከሚነቃ አይጻፍበትም። በህልሙ የሚያወራው ነገር ማለት ነው። ሚስቴን ፈትቻታለሁ። በጣም ተናዶ ይሆናል። አኒናኢም ሐታ የስተይቄባ የተኛ ሰው እስከሚነቃ የሚናገረው ነገር አይጻፍበትም። ብዕሩ ተነስቷል ከዚህ ነው የራሱን አልተቆጣጠረም ነው የፈለገውን ነገር መሐረማት ሐታ ሽርክያት ነገር ቢለፈልፍ እንኳን አቅሉ ስለማያት رفع القلم ብዕሩ ተነስቶለታል አን ናኢም ሐታ የስተይቅር ወአን ሰጊር ሐታ የክበር ወይ ህፃን ልጅ እስከሚያድግ ድረስ ምን ከሚይዝ እስከሚደርስ የሚጎዳና የሚጠቅመውን እስከሚያውቅ بلوغ ነት ደረጃ እስከሚደርስ ድረስ የሚሰራው ስራ አይጻፍበትም። ምንም አይደለም፣ አይጠየቅም። مكلف አልሆነም ገና وعن المجنون እብድም حتى يعقل እስከሚያውቅ ድረስ ወደ ነበረበት ወደ normal እስከሚመለስ أو يفيق ወይ እስከሚያንሰራራ እስከሚድን ድረስ እሱም አይታሰብበትም። ስለዚህ ይሄ ሐዲሱ እዚህ ቦታ የመጣው ምንድነው? أنه لا يقع طلاق من هؤلاء الرجال ለአደም ይውቁ ጦላቅ ፍቻ አይፈታም ማለት ነው። ከነዚህ ሰዎች የተኛው ሰው ሚስቱን ቢፈታ እርዱም ቢፈታ ሚስቱ አትፈታም ማለት ተግባባን ገብቷቸዋል አፍዋ በጣም ተደረገ እ ህፃን ልጅ ህፃን ልጅ አዎ የእድሜ ክልል የለውም እሷ ምን ምን ታውቃለች እህ ወንዱን ምን ወኪል አለ ወንጀለኛ ኢዝን እኮ ለኒካህ እኮ የግድ ነው ማለት እኮ አይደለም። ሴት ልጅህን በግድ ብትድራት ኒካሁ ይሆናል። ኋላ ተስፈ ትችላለች ነው ነቢዩን ዓለይሂ ሰላቱ ወሰላም ወቅሳለች አይደለም? ለነቢዩ ሂዳ ወቅሳለች አይደል? እና እንዳትረሱ ነገ ዳዕዋ እሺ። እንዳትረሱት ስድስት ሰዓት ወይም ዙሁር እዛ ነው የምንሰግደው ኢንሻአላህ። ሁላችሁም ልጆችን ሁሉ ነገሯቸው አብሽሩ፣ ምንም አይደለም ኢንሻአላህ። አላህ በሰላም ገንዝለን እና ያው መደረግ ያለበት ሸዋ ነገር ይደረጋል። ቦታው የት ነው ብያችኋለሁ። ጨርቃ ጨርቅ ነው። በእግራችሁ ሰላችሁ በእግራችሁ ሂዱ። አንድ ምሳሌ ልንገራችሁ። እሺ ቢስሚላህ 嗯。